ወለማ ጃአሁም ኪታቡ ምን ዒንዲላህ ሙሐመድ ይዞ የመጣው ቁርአን ከአላህ ዘንድ ሲመጣና ነቢዩ ላይ በወረደ ጊዜ ለዛውም ሙሰድቁን ሊማ በእጃቸው ላይ ያለውን ተውራትን እውነት የሚያስብል ትክክለኛ ነው፣ የቁርአንን ሐቀኝነት የሚገልጽ ነቢዩ ሐቅ መሆናቸውን የሚናገር የሆነ ቁርአን በወረደ ጊዜ ወካኑ ሚን ቀብሉ የስተፍቲሁነ አለለዚነ ከፈሩ ለዛውም መጀመሪያ ድሮ ነቢዩ ከመምጣታቸው በፊት ቁርአን ከመውረዱ በፊት ከማይግባቡ ሰዎች ጋር ሰጣ ገባ ውስጥ በሚገቡበት ጊዜ አንድ ነቢይ አለ። ኻተመ ነቢይን የሆነ ነቢይነቱን የምናምንና የምናውቅኛ ብቻ ነን። እገዛ ከሱ እናገኛለን፣ አላህ ይነስረናል ሲሉ የነበሩት አለ ወካኑ ሚን ቀብሎ የስተፍቲሁና አለለዚነ ከፈሩ ከነሱ ጋር ችግር ውስጥ ክደት ውስጥ ለገቡት እገዛና መከታ አድርገው ጠብቆ የነበረው ፈለማ ጃአሁም ማ አረፉ ከፈሩ ቢህ በዚህ መልኩ ያውቁት የነበረ ቁርአንና በዚህ መልኩ ያውቁት የነበረ ነቢዩ ሲመጡ ክደው ጀርባ ሰጥተው የሸሹ እኮ ናቸው። ፈላእነቱላሂ አለልካፊሪን እንግዲህ የአላህ እርግማኔና ቁጣው በካጂዎችና በከፈሩት ላይ አላሁ ስብሓነ ተዓላ ይውረድ የኛ ላዕና እርግማኔ ይላል። ቢእሰ መስቸረው ብሂ አንፍሰው በትንሽዬ ጥቅም የቀየሩት የሆነ እውቀታቸው ስለ ቁርአን ሀቅነት ስለ ነቢዩ ሀቅነት ያወቁትን ክደው ለውጦ በትንሽ ጥቅም መለወጣቸው እንዴትስ የከፋ ነው አለ አላሁ ስብሓነ ወተዓላ። አንየክፍሩ ቢማ አንዘለ አላህ አላህ ባወረደው ቁርአን ላይ መካዳቸው ሌላ ምክንያት ሳይኖር በግየን አንዩነዝል አላሁ ሚን ፈድሊሂ አላ መን የሻኡ ሚን ኢባዲክ ከዚህ በፊት እኛ የምናውቀው በበኑ እስራኤሎች ብቻ ነው አንቢያዎች ይወጡት የነበረ። ከኛ ውጭ በከሆነው ጎሳ እንዴት ነቢይ ሊመጣ ይችላል ብለው በግየን ሐሰድ ማለት ነው። አላህ ቁርአንን በማውረዱ በፈለገው ከልቅ ላይ ከፈለገው ባሪያው ላይ መርጦት ነው ይሄን ያደረገው አላህ ማለቱ ቀርቶ በሚቀኝነት ተነሳስተው ፈባኡ ቢቀደብን አላ ቀደብ እንግዲህ ተመለሱ። እነዚህ የሁዳዎች መጀመሪያውኑ ባጠፉትና አላሁ ስብሓነ ወተዓላን ባስቀጡት ቁጣ ላይ ቁጣን ጨምረው ማለት ነው። ወልልካፊሪና አዛቡን ሙሂን አዋራጅና ከፍተኛ ኪሳራ ሊያስገጥማቸው የሚችል አዛብ ይገጥማቸዋል፣ አዋራጅ ይሆናል። ወኢዛ ቂለ ለሁም አሚኑ ቢማ አንዘለ ሙሐመድ ላይ በወረደው ቁርአን እመኑ፣ ሐቅ መሆኑን ታውቃላችሁና ተቀበሉ በተባሉ ጊዜ ቃሉ የሚሉት መልስ አኑእሚኑ ቢማ ኡንዚለ አለይና እኛ ላይ ተውራት ወርዷል እሱን ተቀብለን ያመንነው ይበቃናል ይላሉ። ወየክፍሩን ቢማ ወራአሁ ወሁወ ለሐቁ ሙሰድቀን ሊማ ማሁ ቁርአን በእጃቸው ያለውን ተውራትን ነቢዩላ ሙሳን ያንን ሀቅ መሆኑን እየገለጸ የነበረ መሆኑንም እያወቁ አለ። قل فلم تقتلون أنبياء الله من قبل إن مؤمنين ትክክለኛ ሙእሚኖች ነን እኛ በተውራት አምነን የኖርነን ሌላ አንቀበልም የምትሉ ከሆነ የወንጀል አይነቶችን ለምን ትሰራላችሁ? አንቢያዎችን ስለምን ትገላላችሁ? በተውራት ያመነ ሰው እንዴት ወንጀል ይሰራል? እስቲ ብለህ ጠይቃቸው ይላል አላህ ሱብሓነሁ ወተዓላ። ወለቀድ ጃአኩም ሙሳ ቢልበይናት ስንት ተአምራቶችን ይዞ ነቢዩላህ ሙሳ መጥቶ አልነበረም? ሊነግራቸው፣ ሊያስተምራቸው፣ ሊመራቸው መቸመናችሁ ጥሳችሁ ሱመ ተከስቱም ልእጅለ ሚን ባዕድ ከዛ በኋላ ጣዖታትን ታቦትን እጅልን አልተገዛችሁም እጅል ወይፈንን ትላንትና የገለጽነው ማለት ነው በተውራት ያመናችሁማ ከሆነ ተውራትን ተቀብላችሁ ቁርአንን ዛሬ አንቀበልም በእጃችን ያለ ተውራት ይበቃናል ካላችሁ እጅልን ለምን ተገዛችሁ ሙሳ መጥቶ ባስረዳ ጊዜ ለምን ተውራትን የተቀበለ ሰው እጅልን ያመልክ ነበር ወይ يلال الله سبحانه وتعالى سلزي يبني إسرائيلوش تاريك قصة بطام أجائبي هنا نو هني مسلال ولقد جاءكم موسى بالبينات ثم اتخذتم الاجل من بعده بتورات امننا قراننا نتقبلم توراتن تقبلنا اسو يبقانال እያላችሁ ያላችሁትማ ውሸት ነው። ቢሆን ኖሮ ተውራቱ ባለበትና ሙሳ በነበረም ጊዜ እጅልን አታመልኩም ነበረ። ሱመ ተኸዝቱም ልእጅለ ሚን ባዕዲህ ማለት ሙሳ ጡርሲና አርበኢና የውመን ሄዶ እስኪመለስ ድረስ አታመልኩም ነበር ማለት ነው። ከሱ በኋላ ብሎ ማለት ነው። ወአንቱም ዛሊሙን እናንተ ይህም በመስራታችሁ ዛሊሞችና ነገርን ሐቅን ከቦታው አስለቀቃችሁ የምትኖሩ ሰዎች ናችሁ ይላል። وإذ أخذنا ميثاقكم بلن إنا نسالن إن شاء الله وصلى اللهم على سيدنا محمد وعلى آله وأصحابه وسلم الله من الشيطان الرجيم ولقد جاءكم موسى بالبينات ثم اتخذتم العجل من بعده وأنتم ظالمون وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واسمعوا قالوا سمعنا وعصينا وأشربوا في قلوبهم العجل بكفرهم قل بئس ما يأمركم به إيمانكم إن كنتم مؤمنين بسم الله الرحمن الرحيم الحمد لله الصلاة والسلام على أشرف المرسلين محمد بن عبد الله وعلى آله وأصحابه ومن اهتدى هداه إلى يوم الدين سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم الله سبحانه وتعالى በዚህ በትልቁ ቁርአኑ ላይ ባለፈው ደርሳችን ስለ በኒ እስራኤሎች ማለት የያዕቁብ ልጆች ብዙ አስቸጋሪ እንደሆኑ በሰፊው የዳሰሰበትን አይተን ነበር። በዱንያ ላይ ማንም አይነት ትውልድ ያላገኘውን ወይም ያልተሰጠውን አይነቱንም ኒዕማ በየአይነቱ ለበኒ እስራኤሎች አላህ ሰጥቷቸዋል። ይሄ ማንም ምንም ስለሆኑ ብቻም ሳይሆን ኢማንን እንዲይዙና አላህን ጀሊሉን እንዲፈሩ ተቋ እንዲኖራቸው በሚል የሰጣቸውን የለገሳቸውን የኒዕማ አይነቶች ቆጥሮልናል። ሆኖም እነሱ ወደ ኢማን ሊመለሱ አላስቻላቸውም ነበር። ከጥመት ትንሽም የተመለሱበትና የተስተካከሉበት አጋጣሚ የለም። በጣም የተወሰኑት ቢሆኑ እንጂ እና ነቢዩላ ሙሳን በጣም ያስቸገሩት የሆኑ ፍጡሮች ናቸው እነዚህ በኑ እስራኤሎች። ነቢዩላ ሙሳን አላሁ ስብሓነ ወተዓላ በተለያዩ ሙዕጅዛቶች፣ ተአምራቶች ታጅቦ ለነቢይነት እነሱ ላይ ስልክ ድርቅናቸው በስቶ ከአንደኛው ሙዕጅዛ በላጭና ሌላውን ነቢዩላህ ሙሳ እንዲያሳያቸው ሊጠይቁ ነበር። መጨረሻ አሪነላህ ጃህራ እስከሚሉ ነቢይነትህ ትክክልና ሀቅ ከሆነ ያ ሙሳ ለምን በግላጭ አላህን አታሳየንም? አምነን እንድንቀበል የሚሉ የመሳሰሉ አይነት ድርቅናዎችን ሁሉ ይናገሩ ነበረ በኑ እስራኤሎች። እያለ እያለ የሰጣቸውን ኒዕማ የእነሱንም ማፈንገጥ በዚህ ሱራ ላይ ሱረቱል በቀራ ላይ እስካሁን በየአጋጣሚው የተናገረውን አላህ በቁርአኑ ባለፉ ደርሶቻችን እያየን ነበር። በዛሬው ወኢዝ አኸዝና ሚሳቀኩም ወረፋና ፈውቀኩም ጡረ ይላል አላሁ ሱብሓነሁ ወተዓላ። አይዝኩሩ ያ በኒ እስራኤል ማለት ነው። እቺ አንቀጽ በተመሳሳይ አልፋለች። ባለፈው ደርስም ነቢዩላ ሙሳ ተውራት ተሰጥቶት እነዚህ በኒ እስራኤሎችን እንዲያስተምር እንዲመራበት ተቅዋ እንዲይዙ አኽራን እንዲያውቁ ለዚህ ሁሉ እንዲያመች የሰጠውን ተውራት ለመቀበል ፈቃደኛ አልነበሩም። እነዚህ በኒ እስራኤሎች ደስተኛ ሆነው ተውራትን ከነቢዩላ ሙሳ ተቀብሎ ሊመሩበት ውስጣቸው ብዙ ደስተኛ ያልነበረ ነው። ያንን ነው እየተናገረ ያለው። አይ እዝኩሩ ያ በኒ እስራኤላ ሂነ አኸዝና አለይኩም ልአህድ ልሙአከድ አላ ልዓመሊ ቢማ ፊ ተውራት ይላል ተውራትን እንደኛ ቁርአን ማለት ነው። ሙሳ ያመጣላችሁን ተቀበሉት ብለን ያለመቀበልና ነሻጣ እንዳሌላቸው ባየን ጊዜ ወረፋና ፈውቀኩም ጡር ይላል። ጡር የሚባል ተራራን ሸርክተን አንስተነው አንጠልጥሎባቸው አላሁ ስብሓነ ወተዓላ ሁዙ ማ ቢቁወትን ወስመው አለ። የሰጠናችሁን ተውራት ተቀበሉ፣ ውስጡ ላይ ያሉትንም ትእዛዞች ስሙ፣ ተግብሩት። ሰው መጀመሪያ ለህይወቱ ነው የሚሳሳው። ይሄ ጡር የሚባል ተራራ መጥቶ አንዣቦባቸው ሊደመስሳቸው ነው፣ ሊጨፈልቃቸው ነው። ቃሉ ሰሚና እሺ ሰምተናል፣ ተቀብለናል። በስጋት ተሞልቶ ወአሰይና አሉ ካለፉት ካስባለስ ነው ደርስ ላይ ስለ በኑ እስራኤሎች ብዙ ድርቅና ካየኑ አይበልጥም። ይሄ ፈርተው ተውራትን ተቀብለናል እሺ ትእዛዛቶቹን ሰምተናል ብለው ትእዛዙን ለመፈጸምና ለመተግበር ግን ዞር ብለው ጥሰናል ትእዛዙን አሉ። ተራራው ከተነሳ በኋላ ከምትና ከአላህ ቁጣ ከድብደባው ከተረፉ በኋላ ይሄ ያላቸው የተፈጥሮ የድርቅና ባህሪያቸው ነው። ይሄንንም አስታውሱ። የእናንተ አያቶች፣ ቅድመ አያቶች ከእናንተ በፊት በነቢዩላህ ሙሳ ዘመን የነበሩት የእናንተው የሁዳዎች እኮ እንዲህ አይነት ድርቅና በማሳየታቸው እንዲህም የሆንላቸው እኮ ናቸው ብሎ ነቢዩ ዙሪያቸው ላይ ግራቀኛቸው ላይ መዲና ላይ ለሚኖሩት ይሁዳዎች ነው። ይሄን ትረካ እየተረከ ያለው ጌታ አላህ ሱብሓነሁ ወተዓላ እንዲህ አይነት ድርቅናንና የአላህን ትእዛዝ ላለመቀበል የጥሰት ንያቸው ወኡሽሪቡ ፊ ቁሉብህም ልጅላለ አንድ ሰው አንድ ነገር መቶ በመቶ ይጠቅመኛል ብሎ ከወደደ ካፈቀረው ደም ስሩ ላይ ሁሉ ይዋሃዳል። ለአደጋ የሚጋለጠው የዛን ሰዓት ነው። ትልቁ ምክንያታቸው የአላሁ ስብሓነሁ ወተዓላን ተውራት ላለመቀበል አንዴ ሰምተናል ተቀብነላል ዞር ስሉ ወአሰይና እስከሚሉ ያደረሳቸው ይሄ ድርቅና ያኔ ዕጅልን ወይፈንን በጭቃ ሰርቶ ሳምሪ ይሄ ነው አላህ ማለት ይህንን ነው ማምለክ ያለባችሁ። ተውራትን አላህ ሰጥቶኝ ይዤላችሁ መጣለሁ ብሎ ነቢዩላ ሙሳ አላህ ጠርቶኛል ብሎ የሄደው ስተት ነው። እንድታመልኩት የሚገባ ጌታ አላህ ማለት ይሄ ነው ብሎ ባሳለፍነው ደርስ እጅልን ወይፈንን በጭቃ ተቦክቶ እንዲያመልኩ አብቅቷቸዋል። ይሄ አይነቱ ሽርክ ነው። ቀልባቸው ላይ ገብቶ በደም ስራቸው ተዋህዶ ለዚህ አይነቱ ያበቃቸው። ወእሽሪቡ ፊ ቁሉቢሂም ልጅላ ቢኩፍርህም ማለት በኩፍራቸው ሰበብ የተነሳ ለዚያ ያበቃቸው ይሄ ነው ይላል። ቁል ያ ሙሐመድ በላቸው ማለት ነው። ቢእሰማ ያእምርኩም ብሂ ኢማኑኩም ኢንኩንቱም ሙእሚኒን ይላል። ሙሳ ላይ የወረደውን ተውራትን ሐቅና ትክክል ነው በመሆኑ አምነናል፣ ተቀብለናል፣ ሙእሚኖች ነን እያላችሁ ትናገራላችሁ። ይሄ ኢማን ከሆነ ለዚህ ያበቃችሁ እንዴት የከፋ ኢማን ነው በላቸው። قل بئسما يأمركم به إيمانكم إن كنتم مؤمنين ትክክለኛና original ሙእሚኖች ከሆናችሁ ትክክለኛው ኢማንማ ለዚህ አያበቃም ነው። እጅልን ወይፈንን ለማምለክ የሚያበቃ አይደለም። ኢማናችሁ ትክክለኛና እውነተኛ ስላልሆነ ነው ማለት ነው። ስለ እነዚህ ሰዎች መናገሩንና መተረኩን አላበቃም ጌታ አላህ ሱብሓነሁ ወተዓላ በሚቀጥለው ቁርአን አያት ላይ በዚህ ሱራ